እንደ ሹጃ ይሆናል ፍቀው ነው እንደ ዑለማ ይሆናል ሌላ ከሱ የበለጠ አቅዋ የሆነ የሰሃባን እንትን ካልመጣ በስተቀር ሙኻሊፍ ካልሆነ ሙኻሊፍ ካልሆነ አለበለዚያ ሙስተቅል ሁጃ አድርገህ ሌላ ነገር ፍርድ ልትሰጥበት አትችልም። وعن ابن عمر رضي الله تعالى عنهما أن رجالا ያንኛውን ሐዲስ ምንድን ያለው ወላ ኢዕቲካፈ ኢላ ቢሶሚን ወላ ኢዕቲካፈ ኢላ ቢመስጂድን ጃሚ ምንድን ያልኳችሁ እ አንደኛ መቁፍ ነው፣ ሁለተኛ ነዳረቁት ነው። ምንድን ያሉት ሐዲሱ የአይሻ እንኳን ዘገባ አይደለም። የአይሻ እስከሄድ ድረስ ነው ኢላ ለሐጀቲን ሊማ ላቡደ ሚንሁ ወላ ለሐጀቲን ኢላ ሊማ ላቡደ ለሁ ሚንሁ እስከሚለው ድረስ ብቻ ነው የሷ ከዛም በኋላ ያለው ከሷ ላይ የዘገቡት ሰዎች ይጨመሩት ነው ይጨምሩ ነው ከነሱ ምክር ነው። وعن ابن عمر رضي الله تعالى عنهما أن رجالا سوت من أصحاب النبي صلى الله عليه وسلم ከረሱል ሶሐቢዮች ሰዎች ኡሩ በህልማቸው አዩ ለይለተል ቀድር ለይለተል ቀድርን አዩአት ፊልመናም በህልማቸው ለይለተል ቀድርን አዩ ኡሩ ታዩ ማለት እንዳዩ ተደረጉ ማለት ነው አዩ ለይለተል ቀድር ለይለተል ቀድርን አዩ ፊልመናም በህልማቸው አዩ ፍሰብዕል አዋኺር በመጨረሻዎቹ ሰባቱ ማለት ነው ሰብዓል አዋኺር ይባላል የመጨረሻዎቹ ሰባቱ ከማን ጀምሮ ነው የመጨረሻው እጅ ሰባት የመጨረሻዎቹ ሰባቶቹ ማለት ከሀያ ከሀያትን ከሁለት ጀምሮ ማለት ነው። ሀያ ዘጠነኛው ከሆነ ሀያ ሶስት ከሀያ ሶስት ጀምሮ ይወጣል። ሰላሳ ከሆነ የመጨረሻዎቹ ሰባት የሚል ቁጥር ብቻ ነው ያስቀመጡት እና ፈቃለ ረሱሉላህ ሰለላሁ ዐለይሂ ነብዩ አሉ አራ እኔም ያለው ሩእያኩም ይታየኛል አውቃለሁ ነው አራ ኡራ ይቻላል አለ ሉጋ እዛ ራሱ ስቀሩት ኡሩ ነው የምትሉት እንዳዩ ተደረጉ አዩ ማለት ነው ተመለከቱ አዩ ኡራ እኔም አስባለሁ አራ ምን ሩእያኩም የእናንተን ህልም ቀጥተዋ ጠዋት የተስማማች ይመስለኛል ተስማምታለች ፍሰብዒል አዋኺር የመጨረሻዎቹ ሰባቱ ቀናት ጋር ተስማምቷል። ወህዩ ጋር ተስማምቷል። ወህዩም ይኸው ነገር እናንተም በህልማችሁ ያያችሁት በጣም ትክክል ነው። ከወህዩ ጋር ተመሳስሏል፣ ታይቷል አሉ። ቢማዕና አظኑ አይ ልልመዕሉም ሲሆን ኡራ ኡራ ይመስለኛል አውቃለሁ። ሩእያኩም የእናንተ ህልም ቀጥተዋጧት አይ ቀጥተዋሰቀት ተስማምታለች። ፍሰብዒል አዋኺር የመጨረሻዎቹ ሰባቱ ጋር የሚለው ወህዩም ጋር ተስማምቷል። ፈመን ካነ ሙተሐሪሃ እሷን ለመከታተል ለመፈለግ የፈለገ ሰው ፈለተሐራሃ ይፈልጋት በጥንቃቄ ፍሰበ ለአዋክል በመጨረሻዎቹ ሰባት ቀናት ውስጥ ይፈልጋል። መጨረሻዎቹ ሰባት ቀናት ውስጥ በደንብ ይከታተል ይፈልጋት አሉ። መጨረሻዎቹ ሰባት ቀናት ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ሱራ ሩእያኩም የእናንተን ህልም አያለው ቀጥ ምን ማለት ነው? አይተዋፈቀት ማአል ማለት ነው። ተስማምታ አያታለሁ ፊሰብዒል አዋኺር ጋር ትክክል ናቸው። አዎ ነው። መጨረሻዎቹ ሰባቱ ቀናት ውስጥ ናት። ፈመን ካነ ሙተሐሪሃ ለመከታተል የፈለገ ሊፈልጋት የፈለገ ሰው ፈለተሐራ ፊሰብዒል አዋኺር መጨረሻው ሰባቱ ቀን ውስጥ ይፈልጋል። በጥንቃቄ ይፈልጋል። እንዳታልፈው እንዳታመጡ። ነብዩ አለይሂ ሰላቱ ወሰላም ለይለተል ቀድርን አይተው አውቀውን ነበር ቀን ሁለት ሰዎች በመጨቃጨቃቸው ምክንያት ነው የጠፋባቸው። ከአላህ እኔ ኸይርን አስባለሁ ብለዋል ነብዩ አለይሂ ሰላቱ ወሰላም ለአለሁ ሌሊቱን የአሽረል አዋኺርም እዛ ውስጥ እንድንፈልጋትና አስሩን ቀናት በደንብ እንድንፈልግ ዒባዳችንም እንድንጠነክል ሊሆን ይችላል የተወራት ከአስሩ ቀን ውስጥ ግን አለች። ምን አይ የሚታይ ነገር እኮ የለም። ለይለተል ቀድር የሆነ ትልቅ መብራት ኮከብ ሲወረወር ምን ይላሉ? ለይለተል ቀድር ናየን ይላሉ። የሚታይ ነገር የለም። ለይለተ ሙባረካ እኮ ነው የሚለው ቁርአን ሁሉ ለይለተ ሙባረካ ነው ሌሊቱ ሰላም የሰፈነበት መላእክታ የሚወርድበት በጣም የተከበረ ሌሊት ነው ያ ሌሊት ሰላም ያለበት ሌሊት ነው እንጂ ሌሊቱ ውስጥ የሆነ የሚወረወር አለ አሞራ የሚመስል ነገር አየሁ ምናምን የሚባለው ነገር የለም እንደዚህ አይነት የሚታይ ነገር የለም የለም እንደዛ ሰምቻለሁ አይደል ምን ትልቅ መብራት የዛሬው ሌሊት ያየሁት ብርሃን ለለተልቀብልኝ አክብረኝ የለም ለሊቱ ለይለተ ሙባረካ እና አንዘልናሁ ፊ ለይለቲ ሙባረክ ሐዲስ አለን ለሊቱ ይዘንባል የሚል በ በለይለተል ቀድር በመጣችበት ሌሊት እኔ ዝናብ ነብዩ አለይሂ ሰላቱ ወሰላም ግንባራቸውን እጭቃ ላይ ሲያስቀምጡ አይቻቸው ነበር አለ። የሚገርመው ሀያ አንደኛው ሌሊት ሱብሂን ስንሰግድ ነብዩ ዘንቦ የዛ ሌሊት ዝናብ ዘንቦ ግንባራቸው ምን ላይ ሲያርፋየሁት እጭቃ ላይ ሲያርፋየሁት ኦ በቃ ሀያ አንደኛው ነብይ ያዝኩት እና ዝናብ ያችን ምልክት አድርገው ዝናብ ይዘንባል የሚል አምጥተዋል። ለማንኛውም ሰላም እንደሆነ አላህ ነግሮናል አይደል? እና አንዘልናሁ ፊ ለይለቲል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድሪ ኸይሩ ሚን አልፍ ሻህር ተነዘሉ አልመላኢከቱ والروح فيها بإذن ربهم من كل أمر سلام هي حتى مطلع الفجر سلام هي ሰላም የሰፈነባት ሌሊት ናት። አንደኛ እና አንዘልናሁ እና አንዘልና አልቁርአን ቁርአንን አወረድ ነው ለይለተል ቀድሪ በለይለተል ቀድር ቁርአንን አወረድ ነው ይላል ቢለውሐል መሕፉዝ ተወረደ እና ወማአድራከ ማ ለይለቱል ቀድር ለይለቱል ቀድር ማን እንደሆነ አታውቅም እኛ ባለ ነገር ኖሮ ይኸውን ካንንገርህ እያለ ነው ለይለቱል ቀድር ለይለቱል ቀድር ማለት خير من ألف شهر? ከአንድ ሺህ ወር በላይ ነው ይላል አላህ ከአንድ ሺህ ወር በላይ ነው ከሰማንያ ሶስት ዓመት ምናምን አካባቢ በላይ ይሆናል ሰማንያ ሶስት ከምናምን አድርገውታል ያን ያክል ነው ውስጡ ያን ያክል አንድ ሰው ዒባዳ ሌት ቀኑን ደከመኝ ሰለቸኝ ሳይል ቀኑን እየጾመ ሌሊቱን እየሰገደ 83 ንጹህ የዒባዳ አመታት ያክል ይሆናል። እዚች አንዷ ሌሊት ኸይሩ ምን አልፊ شهرنا ናት። እንደውም እኮ ራሱ መጠኑ አልተነገረም። خير ነው አይደል ያለው አላህ ከሰማንያ 83 ዓመት በላይ ነው ይበልጣል ነው እንጂ ያለው ገደቡን አልነገረንም። እኛ አልፍ ሸህር አንድ ሺህ ወር ያለውን ጨምቀው ወደ 83 ዓመት አመጡ። በዚህ ይቆጠባል ማለት በዚሁ ይገደባል ማለት አይደለም። خير من አልፍ شهر ተነዘሉል الملائكه መላኢካዎች ይወርዳሉ። በዚህ ይችላል መላኢካዎች ይወርዳሉ። ብዙ መላኢካዎች ይወርዳሉ። خيرات ያዘሉ ወሩሑ ሩህም ይወርዳል። ሩህ ማለት ጅብሪልም ይወርዳል ወደ ምድር ሩህ ቢኢዝኒ ረቢህም በጌታቸው ፍቃድ ወደ ምድር ይመጣሉ። ይህ ራሱ የሌሊቱ አንድ የተከበረ ሌሊት መሆኑን ይጠቁማል። ሰላሙን ይሄ ሐታ መጥለዕ ፈጅ ሌሊቱ ምንድነው? ሰላም የሰፈነበት አምን ያለበት ኸይራት የበዛበት ሌሊት ነው። እስከ መቼ? ሐታ መጥለዕ ፈጅ ነው። እስከ ጥሉ አልፈጅር ፈጅር እስከሚወጣ ድረስ ነው። ቀኑን አይደለም። 27ኛው ቀን፣ 21ኛው ቀን፣ 23ኛው ቀን፣ 25ኛው ቀን፣ 29ኛው ቀን አንልም። የቱ ነው? ሌሊቱ ነው። ሀታ መጥለይ ማታ ፀሐይ ከገባ ጀምሮ ጠዋት ፈጅር እስከሚወጣ ይቺ ሌሊቷ ላይ ነው ያለው ሌሊተል ቀድር። ስለዚህ ሌሊቱ ነው ሀያ የምናደርስ ያምናል። ተግባባን። እና አንዘልናሁ ፊ ሌይለቲን ሙባረካ ሌይለተን ሙባረካ ብሏታል። በሌላ አያ ደግሞ አላህ የተባረከች ሌሊት ብሏታል። ዱዓ መቅቡል የሚሆንበት መላይካ የሚወርድበት ከአላህ ሰላም የሚሰፍንበት የነገራቶች ሁሉ ውሳኔ የሚተላለፍበት ለውሐል መፍዝ ላይ የተጻፈ የኛ የአመቱ ወይንም የእድሜ ልካችን ሁሉ ነገር አልቋል። የየአመቱ ግን ይመጣል በዚች ሌሊት የሌለተል ቀድር ይመጣና መላይካ ከተባዎች እንዲደርሳል በልጻፉ አጀል ርዚቅ ምናምን አመል ያ ምስጋር ይደርሳል በዚች ሌሊት ማለት ነው። የተባረከች ሌሊት ነች ይላል። ስለዚህ መጨረሻው ሰባቱ ጠብቁ ተብሏል። አስረል አኺር ውስጥ ከአንድ ጀምሮ መከታተል ነው። وعن معاوية بن أبي سفيان رضي الله تعالى عنهما عن النبي صلى الله عليه وسلم كان نبي يزيد يذكروا حديثنا من يلالو عن النبي صلى الله عليه وسلم قال في ليلة القدر في ليلة القدر في النادر ليلة ليلة سبع وعشرين ሀያ ሰባተኛው ሌሊት ናት ብለዋል ነብዩ አለይሂ ሰላቱ ወሰላም እያለ ነው። ማን ሙአዊያ ብኑ አቢ ሱፊያን ነው እንደዚህ ያለው። ነብዩ አለይሂ ሰላቱ ወሰላም አን ነብዩ ነው ቃለ ፊ ለይለቱል ቀድር ለይለቱል ቀድር ነብዩ ሲናገሩ ለይለቱ ሰብዕን ወዕሽሪነ ሀያ ሰባተኛዋ ሌሊት ናት ብለዋል ነብዩ እያለ ነው። ረዋሁ አቡ ዳውድ አቡ ዳውድ ዘግቦታል። ወራጅሑ ወቅፉ ሐዲሱ መውቁፍ መሆኑ ነው። አመዛኝ ራጅሑ ሐዲሱ መውቁፍ ነው። ሐዲሱ መቁፍ ነው ማለት ማን የተናገረው ማለት ነው። ለለተል ቀድር በሀያ ሰባተኛው ሌሊት ነው ይላል። ወላኪን ወቀድ እኽቱሊፈ ፊ ተዕይኒሃ ቀኗን በመጠቆም ላይ ተጋጭቷል። እክትላፍ ተፈጥሯል ዑለማዎች መካከል ዋዲህ የሆነ ነገር አልተገኘም። ወቀድ እኽቱሊፈ ግጭት ተፈጥሯል፣ ልዩነት ፊ ተዕይኒሃ ቀኗን በመጠቆም አለ አርበዒነ ቀውለን ወደ አርባ አይነት ቀውል አለ። አርባ አይነት ግማሹ ከረመዳን ራሱ ያወጣት አለ። ጁማዓ ቀናት ያላለ አይ በአረፋ ያላለ ሸዕባን አስራ አምስተኛው ያላለ ላጀብ እንደዛ አለ። ግን ባጢሉን ብንመለከት የሆነ ውጭ የሆኑ አቋሎች አሉ። መርፉዝ አለ፣ ضعيف አለ፣ መርጁህ አለ፣ ራጂህ አለ። እነዚህን እናያለን። መርፉዱ ሌለተል ቀድር የሚባል ተነስቷል የለም ጭራሽ አሏል። ሌለተል ቀድር የሚባለው መጀመሪያ ላይ ነበረ፣ አሁን ግን ቀርቷል ያሏል። ሀዳ መርፉድ بالكلية ሙሉ በሙሉ ውድቅ የሆነ ሀሳብ ነው። ሌለተል ቀድር አለች አለች አሉ ደግሞ ሌሎቹ ነዓም አለች ግን ይሄ ሌለቱ ንስፊ ሚን ሻዕባን ከሻዕባን 15ኛዋ ሌሊት ናት አሉ። ሀዳ አይደን መርጁ ضعيف በጣም ደካማ ነው፣ መረጃም የለውም ጭራሽ ሻዕባን 15 አድርገዋታል። ሻዕባን 15ን በጣም ያከብሯታልና ነው እነሱ ታውቃላችሁ አይደል? ይሄን ሻዕባን 15 አይከበርም። ይከበራል ሻዕባን 15 እንደዚህ አዋኒጄ ይሉታል። ስለማቅ ነው ያነሳሁት እኔም ስለማቅ ነው። ሻዕባን አስራ አምስት ላይ ይከበራል። አዋኒዬ ይባላል። ወቀድ እክትልፈ ፊ ተዕይኒሃ አዋንዬ ብለው ያመጣል። ሻዕባን 15 አዋንዬ ይሉታል። የአመት በጀት የሚመደብበት ሌሊት ነው። እሱን ሰምቻለሁ። የአመቱ በጀት ሻዕባን 15 ግማሽ ላይ ካልጠገብክ አመቱን ሙሉ ይርባሃል ነው የዛለት እንደምንም ብለህ ቀድመ ማደር አለ አመቱን ሁሉ ትጠግባለህ አቋራጭ ማለት ነው ግን የለም ይሄ ሁሉ هذا مرفوض هذه بدعة منكرة خلقوها من عند أنفسهم مفبركة ናት የተፈበረከች ቢድዓ ናት ነብዩ አለይሂ ሰላቱ ወሰላም እንደዚህ አይነት አላስቀመጡም መርጁህ አለ መርጁህ ደግሞ ምንድነው መርፉድ ነገርኳቸው አይደል ጭራሽ ውድቅ የሆነው ሌለተል ቀድር የሚባል ተነስቷል ያሉት ሙሉ በሙሉ ውድቅ ነው ضعيف ነው ምን ያሉ ሰዎች ሻዕባን 15 ላይ ነው ያሉትም ضعيف ነው ሌላ መርጁህ እናምጣ ደግሞ መርጁህ ማለት ደሊል ጠንካራ ያልሆነ ረመዳን ውስጥ አለች ሌለተል ቀድር ሙሉ ረመዳን ውስጥ ነው ያለችው አሉ ይህም መርጁህ ነው ራጅሑን ስናይ አስረ አልአዋኺር ውስጥ ነው አላራጅህ አመዛኝ ነው ከደሊልም በኩል ጠንካራ ነው አሁን የቀረ ነው ለማንኛውም 27 የሚለውን አላ አርበዒነ ቀውለን አርባ አይነት ቀውል ተፈጥሯል አውረቱሃ አምጥቻታለሁ አስፍሬያታለሁ መዝግቤያታለሁ ዘርዝሬያታለሁ ይሄ في فتح الباري فتح الباري የሚባለው ኪታብ ላይ ያሉ ማናቸው የሚሉት ابن حجر الاسقلاني صاحب فتح الباري وصاحب البلوغ المرام ባለ ብሉግ المرام ናቸው እዛ ኪታብ ላይ ሪፈር ማድረግ ትችላላችሁ እያሉ ነው ምን የሚባለው ኪታባቸው ላይ فتح الباري የሚባለው ላይ ሞጥሉት እያሉ ነው ለማንኛውም አንድ ትንሽ ቀረብ ያለ ነገር ልንገራችሁ ሀያ ሰባተኛውን ሌሊት በጣም ወደ ራጅህነት አምጥተውታል ዑመር ብን አልኸጣብ ሀያ ሰባተኛዋ ሌሊት ናት። እኔን መኑ አነሁ ሁል ሙሕሰት ወልሙልሃም ሙልሃም የሆነ ሰው ነው። ከአላህ ግን ነብዩ አለይሂ ሰላቱ ወሰላም ይደረግ ሲሉ አአ መደረግ የለበትም ሲል አንዳንድ ጊዜ ምን ደግፎት ይመጣል? ቁርአን ደግፎት ይመጣል። ይሄ ሰውዬ ሀያ ሰባት ናት ነው ያለው። ሷሂቡ ስር ረሱልላህ ሁዘይፈቱ ብን ልየማን ምን ብሏል? ሀያ ሰባተኛዋ ሌሊት ናት ብሏል። ሷሂቡ ስሪ ረሱልላህ ሰለላሁ የረሱል ምስጥረኛ የሆነው ከዚህ ሁሉ ደግሞ ሸይኹል ቁራ የሆነው ኡበይ ብኑ ከዕብ ወላሂ እነሃ ለይለቱ ሰብዓ ወዕሽሪን ወላሂ ብሎ ነው የተናገረ። ወላሂ በጌታ የሆንብኝ ሀያ ሰባተኛዋ ሌሊት ናት ብሏል። እነዚህ ሶስቱ ሰሐቢዎች እንደዚህ ያጠናከሩት ነገር አቤት ሀያ ሰባት አይደል? ይሄ ወደ ራጅህነት ከአርባው ቀውል ራሱ ሀያ ሰባት ልታመዝን ትችላለች ማለት ነው። ከአርባው ቀውል እዚህም አለ። አዎ ሙአዊያ የቀራ ነው። የሙአዊያም ይረዳል። መውቁፍ ነው ስላሉት ነው። ያንኛው መርፉዕ ስለሆነ ነው ራጅ አድርጌ ነገርኳቸው። ለማንኛውም ተግባብተናል። እንደምንም ብለን ሀያ ሰባት ላይ ግን የሆነ የሚሰራ ነገር አለ። አደራ በጣም ብዙ ነገር አሽረል አኺር ላይ በርሱ ተብሎ በአቋራጭ ቶሎ የሆነ ነገር ለማድረግ ሀያ ሰባት ትንሽ እንደምንም ብሎ ትንሽ ዛሬ ላይ ኢባዳ ላይ ለምን እንጫወታለን? እዛ እዛ ሌሊት ብቻ ጠብቆ ሌላውን የሚተኛው ያችን ለሊት አግኝቶ ሶላት የማይሰግድ ሰው አለ ያችን ለሊት ካገኘ 83 አመት ሸቅሏል ባቋራጭ ለምንድን ብልጦችን የፈጠረ ጌታ ምን እንደሆነ ማሰብ አለብን እሺ ከሙል ሐኪሜ የሆነ ሀያል ጌታ ነው ማለት በራሳችን ላይ እንደዛ መቀለድ ያስፈልጋል ላይቀናው ይችላል አይደል እንዴ አይታወቅም የሰው ልጅ ስላደረገ ብቻ አይደለም አላህ ይወፍቀን ብሎ ዳዕዋ ማድረግ ወደ እሱ መዋደቅ እንጂ ሌሊቱን ፍጥጥ ብሎ ቢያድር አንድ ያገኛል ማለት አይደለም። ያ ማለት አይደለም። ተቀምጦ በአይኑን ጥልፍ ሳይዞር አድሮ ላያገኝ ይችላል። ሌሊቱን በምን ያሳልፉታል? ቁርአን መቅራት እያለ ዚክር እያለ ያት እየተቃመ ይታደራል። ታዲያ ምን ይሄ እኮ የሚታበል ነገር እኮ አይደለም። በጣም ክልክል ነገር ነው። መጀመሪያ ጫት በሌላው በ normal ጊዜ የማይፈቀድ ነገር ነው። ሆነ ረመዳን ውስጥ አንድ የኢባዳ ዘርፍ ነው ያ ማለት እኮ አጥሞ እንደፈለገ ሚሊየን ረካዓ ቢሰግድ ጀግቦ ነው ይሰግዳል። ተቀባይነት የለም። ወላሂ እንደዚህ አይነት እንትን ብንተው ኢንሻአላህ አላህ ይጠብቀን። መተው ነው የሚጥምም ካለ ወላሂ ማለት እንትኑን አትያዙ። አንድ መያዝ ያለባችሁ ነገር ልንገራችሁ፣ ምክር ነው ወላሂ ሀዛ ነሲሐት ነው የምነግራችሁ ነገር ተማሪዎች ብዙ ጊዜ ስለ ጫት ሲነሳ የአጋጣሚ ለችከላ የሚቅም አለ። እኔ ዋናው ለምን ስለ ጫት ተወገዝ አትበሉ። ጫቱ መወገዝ አለበት። አንተ እኮ ለንደን ላይ ብትቅም፣ ሳውዲ አረቢያ ብትቅም ዘብጥያ ትገባለህ። ለምን? ምን ስለሆነ ነው? ዶክተርን ሄደህ አማክረው እስኪ። ዶክተር ይከለክላል አይደል እንዴ? ቢያንስ ትራፊክ መኪና ጫት እየቃማችሁ አታሽከርክሩ ይባላል። ምን ስለሆነ ነው? ይሄን ምን እንኳን አትባርም አይደል? ሸሪዓ ደግሞ ራስን የሚጎዳ ነገር ክልክል ነው። ራስን ደግሞ መጉዳቱ በጣም የተረጋገጠ ነው። ይሄ ዶክተር ከከለከለው ምን ማለት ነው? በቃ ምን ማለት ነው? እንጠይቅ። ራስን እኮ በዘገምተኛ ራሱ መግደል አይፈቀድም። አንደኛ መርዝ መውሰድ አይፈቀድም ማለት ራስን ለመግደል አይፈቀድም። ራሱ አጋሚ ገዳይ ይሉታል። ምንም ማጨስን ይመስል መጠጣት መጠጥን በራስ መጉዳት ይመስል በጫት መጉዳት ይመስል የሚገርመው መጠጥ ውስጥ ጥቅም አለ። ቢራ የሚጠቀም ሰው ሰውነቱ ይጠራል። ቢራ የሚጠቀም ሰው የሆነ የሚያገኘው ነገር አለ፣ የሆነ ነገር አለ። ጉዳቱ ያመዝናል ወይ የሆነ ነገር ብሎ ነው ሸሪዓ የከለከለን ጫት ላይ ግን ጥቅም አለ የሚል እስካሁን ድረስ የለም። ዶክተርም አላለም። ራስን መጉዳት ደግሞ እንዳለ በጣም ዛሂር ነው። ይህ ወላሂ ሌላ ነገር አታስቡ። ስታስቡ ነሲሐው ማለት ያለውን ምክር እንጂ ጫት ለምን ይወገዛል አይደለም። አንተ ራስህ ወላይ ልጅህን አትመክርም። ልጅህን ቃም ብለህ አትመክረው። ይህ ይታወቃል። በቃ ለልጅህ ነገር ለራስህ መተው ነው። አደረክም ባለ እኔ አንዳንድ ጊዜ የሆነ ባለፈው የተናገርኩት ነገር አለ እና ያንን ማለት የምንጠቀመውን አማርኛ ሳይሆን ማየት ያለባችሁ ግን ለምን ጫፍ ተወገዘ ነው። አጋጣሚ የተናገርኳት ንግግር ነበረ። በጣም የተቆጡ ልጆች አሉ፣ ጫት የሚቅሙ ልጆች ማለት ነው። ምን አስቃሙ፣ ተደብቆ ነው የሚቅሙ። እዚህ ራሱ ግቢ ሲያስገቡ ዘለኛ ለምንድን ነው እየፈተሸ የሚያስገባል? ምን ስለሆነ ነው እኔ እናንተ ውስጥ የሚቅም አለ ብዬ አላስብም። ከቃመ ግን ወላሂ ጫት የሚቅም ሰው መእሙን አይደለም፣ ዲኑም ላይ ጠንካራ አይደለም። በጣም ይወርዳል። በጣም እንደ ጫት ቃሚ የሚወርድ የለም ዒባዳ ላይ ጠንካራ አይደለም። እሱን ነው በጣም ይወርዳል። በዲኑም ላይ ዒልምም ላይ ሁሉም ነገር ላይ ዝቅጥ ያለ ነው የሚሄድ። ሱና ላይ ራሱ የለም። በጣም ይጀዝባል። ሳንሰርባቸው እንምከራቸው ቤተሰብን ቤተሰብንም ይሻል ዋና አይሻ ረዲየላሁ ተዓላ አንሃ ቃለት ቁልቱ ያ ረሱላህ ያ አላህ መላእክተኛ ሆይ አልኳቸው أرأيت እስኪ ንገሩኝ አልኳቸው إن علمت ባውቅ أي ليلة ليلة القدر أي ليلة أي ليلة ليلة القدر። ለይለተል ቀድር በየትኛው ሌሊት እንደሆነ የአጋጣሚ ባውቅ ما أقول فيها በዛች ሌሊት ምን ልበል يا رسول الله አለቻቸው ነብዩን عليه الصلاة والسلام ጠየቀቻቸው አሐቡን ናሲ ኢላ ረሱልላህ ወደ ረሱል እጅግ ተወዳጅ የሆነችው አኢሻ ጠየቀቻቸው። የሚመልስብንም ስሙ ቃል እንዳሉ ቁሊ እንደዚህ በይ አይሻ አላሁመ ጌታዬ ሆይ እነከ አፉን አንተ ምህረተ ሰፊነ መሐሪ ነህና ትሕቡል አፍወ ይቅር ማለትም ትወዳለህና ፈዕፉ አኒ ይቅር በለኝ በይ። ይህንን በይ። ማንን ነው የምትጠይቀው? ምክንያቱም ይቺ ለይለተል ቀድር የሚመጣባት ሌሊት ለይለተ ሙባረካ ናት አይደል? ዱዓ መቅቡል የሚሆንባት ሌሊት ነው። በጣም አላህ ጋር ሰው የሚቀርብባት ሌሊት ነው። እና እህ ምን ችግር አለው? ስራ ካለ ስራ ካለበት ችግር የለም። ስንገባ የሆነ ጣዳፊና አስቸኳይ ነገር ካልሆነ በስተቀር እንጂ ስልክ ዘግተን ነው መግባት ያለብን። ዱነው ይሄ ነገር በጣም እንቆሳ ይበዛብን፣ እንቆሳ ሊበዛ ይችላል። ጭራሽ ይዘጋ ማለት አይደለም። ሀጃ ካለ ማግኘት የሚፈለግ ሰው ካለ ችግር የለም። ግን ሞባይል እንዳይረብሽ ሞባይልን ዘግቶ መግባት ለኛ የተጣራ አካሄድ ይሆናል። قولي اللهم ጌታዬ ሆይ በይ إنك አንተ عفو መሐሪ ነህ። تحب العفو። ምህረት ማድረግም ይቅርታ ይቅርታ ማድረግም ትወዳለህ። አፍወ ተዕፉ አኒ ይቅር በለኝ አላህ በይ። አላህ በጣም عفو ነው። إن الله አላህ አፉ ያደርጋል። ገፋርም ነው፣ ይቅር ባይ ነው። አላህ ረሂምም ነው። ይህ ሁሉ ተቀራራቢ የሆኑ በጣም ማዕናቸው የሚለያይ የሆኑ ሲፋቶች አሉት አላህ አፉ ይቅር ማለት ያለምንም ነገር ሰርቶ እድሜ ልኩን አንድ ሰው እድሜውን በመሐረማት ጥልቅ አድርጎ እንክት አድርጎ በልቶት መጨረሻ ላይ ያ አላህ አንተ ይቅር ማለት ትወዳለህና ይቅር በለኝ ብሎ ከጠየቀው አላህ ይቅር አላህ ይቅር የሰው ልጆችም ከዚህ ባህሪ የተወደደ ባህሪ ስለሆነ ይቅርታ መባባልን መያዝ አለብን። ካወቁ ሌሊቱም አዎ ሌሊቱ ያጋጣሚ ሰላም አለ ምን አለ የሚል ነገር አለ አይደል ያለው ይሄን ብላ ወይንም ደግሞ 27 ልትቀመጥ ይሄን ዱአ አስተርገ ይቻላል ማለት ነው። ማለት ጋሊበ ዘን የምናመጣቸው ሲፋዎች አሉ አይደል? ምን አይነት ሲፋ እናመጣለን? ብዙ የሆነ ሰኪና ሰላም ክፍል ያለበት ሌሊት ነው ብሏል። በጥርጣሬ ወይ ዝናብ ሊዘንብ ይችላል። ያ የተደረገ ምልክት ዘን መሐል ስለዚህ ይህ ሊሆን ይችላል። 27 ሊሆን ይችላል። 27 ሊሆን ይችላል። ሙሉ በሙሉ እርግጠኛ ባትሆን ሙሉ በሙሉ እርግጠኛ ባይሆን إن علمت ባውቅ ለይለቲን የትኛው ለሊት እንደሆነ ለይለቱል ቀድር ለይለቱል ቀድር በየትኛው ለሊት እንደሆነ ምልክቱን በማየት የሆነ ظن غالب ظن ባገኝ ለማለት ነው እንጂ እርግጠኛ ሆነ የሆነ ነገር ታደርጋለች አይደለም። አሁንም እርግጠኛ ሆኖ ማንም የሚያውቅ አይደል? ማግኘት ማንም አያውቅም፣ ማንም የሚያውቅ ግን ሀያ ሰባተኛው ነው ተብሏል። ሀያ ሰባተኛው አቅለብ ስለሆነ በደልም 27 ሰባተኛው مما رزق من خلال عنا يعني قولي إيه؟ اللهم إنك عفو تحب العفو فاعف عني بي رواه الخمسة غير أبي داود وصحاو الترمذي والحاكم حاكم كل حادث صحيح حادث داود سترا كلكم مزاج كلام من كبران وانا سترا من نور الله سترا كله يسيطو سلبكم መግባት ይችላሉ። ባይሆን በሙህሪ ምናምን ነው መሄድ አለባቸው። ብዙ ሸርጣ ለማሟላት ያለባቸው ነገር ሲሄድ ከሙህሪ ጋር ብቻዋን መሄድ የለባትም ቦታው ላይ ማለት ነው። ለሲካ ሱና ለመስራት ሐራም መስራት የለበትም ማለት አዎ አለ ሱትራ ካለ እኮ አለ አልኳችሁ። የሴቶች መስጊድ ከሌለ መስጂድ የለም ሌላ ለሴቶች ሴቶቹ ኢቲካፍ ያድርጉ ከተባለ እክትላጥ እንዳይፈጠር መጋረጃ ይደረጋል፣ ይገባል ይገባል። አረ አዳር ነን ስለምትሄድ ጥሩ አይደለም። وعن ابي سعيد الخدري رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله ملاكتኛ ይላሉ لا تشد الرحال ይህ ሐዲስ ላቱሸዱ ሪሓል ጓድ ተጭኖ አይከድም። ሪሓል ላቱሸዱ ሪሓል ጓድ ተጭኖ ፈረስም ይሁን ግመልም ይሁን ትጥቅ ተይዞ ስንቅ ተይዞ ተጭኖ አይኬድም إلا إلا ثلاثة مساجد። ወደ ሶስቱ መስጊዶች እንጂ ይላሉ ነብዩ አለይሂ ሰላቱ ወሰላም። ትልቅ ትርፍ ለማግኘት የሆነ መስጊድ ተመርጦ አይከድም። የትኛውም ዓለም ላይ ማለት ነው። ሶስቱ መስጊዶች ብቻ ናቸው ከዛ መስጊድ ይሄ መስጊድ ይሻላል ተብሎ መወዳደር የሚችል ከፍቻ መስጊድ የፍቀራ መስጊድ ይሻላል ይሻላል የምንልበት ምንም ተአምር የለም። ባይሆን ጀማዓ ቁጥር ልናወዳደር እንችላለን እንጂ አለበለዚያ የመስጊዱ ቦታና ቦታው እኩል ነው፣ ተመሳሳይ ነው። ይሄም መሬት ነው፣ ያን መሬት ነው። ወላኪን ሶስቱ መስጊዶች ምርጥ መስጊዶች ናቸው። ላቱ ሸዱ ሪሃሉ ጓዝ አይጫንም ኢላ ኢላ ሰላተቲ መሳጅድ ወደ ሶስቱ መስጊዶች ጓዝ ተጭኖ ወይንም ትጥቅ ተይዞ አይገድም ኢላ ኢላ ሰላሰቲ መሳጅድ ወደ ሶስቱ መስጊዶች እንጂ ማን ማን ናቸው አልመስጂዱ አልሐራም መስጂድ አልሐራም መካ ወመስጂዲ ሀዛ ይሄን የመስጂድ ብለዋል መዲናን ማለታቸው ነው ወልመስጂድ አልአቅሳ መስጂድ አልቁድስ መስጂድ አልአቅሳ ብለዋል ሶስቱ መስጊዶች ብቻ ናቸው ነብዩ አለይሂ ሰላቱ ወሰላም መስጂድ አልሐራም ያፍሉ አላ መሳጅድ በስንት ሺህ ነው ይበልጣል በመቶ ሺህ ማለት ነው ከሌላው አይደል የነብዩ አለይሂ ሰላቱ ወሰላም መስጊድ ከሌላው መስጊድ በአንድ ሺህ ይበልጣል። መስጊድ አልሐ መስጊድ አልአቅሳ በአምስት መቶ ይበልጣል። ያንኛው ደግሞ በሺህ ይበልጣል። መቶ ሺህ ነው ስንት ነው? መቶ ሺህ ማንና ማን መካከል ያለ የመስጊድ አልሐራም ማለት ነው። አላ ሚአቲ አልፊ ይበልጣል። የመስጂድ ሐራም መስጂድ ሀዳ የመዲናው መስጂድ ነው። በአንድ ሺህ ይበልጣል ከሌላው ብለዋል። መስጂድ አልአቅሳ ደግሞ አምስት መቶ እንደዛ የምታወዳድሩት እርስ በርሳችሁ ስናወዳድሩ ከሌላው ካወዳደርከው ደግሞ በጣም ይበልጣል ማለት ነው። የመስጂድ አልሐራም ላ ትሸዱ ሪሓል ኢላ ኢላ ሰላሰቲ መሳጅደ አልመስጂድ አልሐራም ወመስጂድ ሀዛ ወልመስጂድ አልአቅሳ ብለዋል ነብዩ አለይሂ ሰላቱ ወሰላም وكذلك اذا كان لزياره المواضع الفاضله لقصد التبرك بها والصلاه فيها የትኛውም ቦታ ላይ ይበልጣል ተብሎ አይከልም وانما قلنا بتخصيص الحرمه لهذا القصد والغرض لان السفر الى المساجد الثلاثه لا يكون الا لهذا الغرض فيكون النهي عن السفر الى غيرها كذلك جواز السفر بالوجوب بعض الأحيان إلى غير ذلك المواضع الثلاثة لأغراض أخرى والبث في المطولات والحديث يدل على شرف هذه البقاع እነዚህ ቦታዎች በጣም ታላቅና ታላቅ እንደሆኑ ይጠቁመናል። ሶስቱ ቦታዎች መስጂድ አልሐራም ነቢያቶች ናቸው የገነቧቸው። መስጂደል ሐራም እስማኤልና ኢብራሂም ናቸው የገነቡት። መስጂደ ነበዊን ደግሞ ነብዩ አለይሂ ሰላቱ ወሰላም ናቸው የገነቡት። መስጂደ አቅሷን ደግሞ ነብዩላህ ያዕቆብ ናቸው የገነቡት። ስለዚህ ነብያቶች ናቸው የገነቡት ማለት ነው። በዚህ ራሱ ፈዲል አላቸው። ከሌላው እነዚህ መሳጅድ ይበልጣሉ ተብሎ አጅር የበለጠ አገኛለሁ ተብሎ ይካሄድባቸዋል። ሌላ መስጊድ ግን ይሄ ከከሌ ይበልጣል ተብሎ የመሻይክ ቦታም ይሁን የቂራአት ቦታም ይሁን የወልዮች ቦታም ይሁን ይበልጣል ተብሎ የሚካሄድበት የትም ሀገር የለም። ጓዝ ተጭኖ አይሄድም የትኛውም ቦታ አታ መስጂድ አካባቢያችን የተለያዩ መስጂዶች ካሉ ያንኛው ይሻላል ከዚህኛው መስጊዱን ሳይሆን ውስጡ ያሉትን ሰዎች ልናወዳድር እንችላለን። የአህሉ ሱና መስጊድ ካለ ቢድዕይ ቦታ አትሄድም። ይሄንኛው አፍሩ ነው። ወለው ካነ አክተ ወለው ካነ አደድሁ መላይክ ሚሊየን ሰው እዛ ቢሰግድ እንኳን አስር ሰዎች ሱና የተከተሉ ከሆነ አስሩ ሰዎች ጋር ሄዶ መስገድ كمية ሳይሆን كيفية ነው የሚታየው አይደል? ምን ያክል ነው ሰው ሳይሆን ጥራቱ እንዴት ነው? አክሰኑ አመላ ነው እንጂ የተባለው أكثر عملا አልተባለም። ሊየብሉወኩም አዩኩም አሕሰኑ አመላ ጥሩ የተጣራ ስራ ማን የሚሰራው ነው እንጂ أكثر عملا ማንኛችሁ ብዙ ይሰራ ይሰራል አልተባለም። ስለዚህ ቁጥር ሳይሆን የምናወዳደረው ጥራት ነው። ይሄን ልናወዳደር እንችላለን። ከሌ መስጊድ በሄድ ይሻለኛል። ለምን? አይ እዛ ኢማሙ በጣም ሱኒ ነው ወይንም ደግሞ ቢድዓ ነገር አይሰራም ከተባለ በዚህ ልናወዳደር እንችላለን። ወይም ደግሞ ሁሉም ቦታ ስናካለ ጂም ጂም ስናካለ ሱና ካለ ቁጥር እናወዳድራለን። የት ቦታ ጀማዓ ይበዛል፣ የትኛው ቦታ ያንሳል፣ ጀማዓ የሚበዛበት ቦታ ይሻላል። ለጀማዓ ብለን ለእቲካፍ ግን ከዚህኛው መስጊድ እዛኛው መስጊድ ብንሄድ more የሆነ ነገር ለአጅር ልናገኝ እንችላለን አይባል አይባል። እዛው ኢቲካፍ እያለሁ ብዙ ጀማዓ ላገኝ እችላለሁ ካለ ሰውዬ ሊሄድ ይችላል። ወይም ደግሞ ሌላ መስጊድ ካልተፈቀደ የተፈቀደበት መስጊድ ከሆነ ልትሄድ ትችላለህ። ተግባብተናል። አንዳንድ መስጊድ ኮሚቴ ላይፈቅድ ይችላል፣ ሌላ ቦታ ሊፈቀድ ይችላል። እዚህ ቅርብ መስጊድ እያለ ሩቅ ቦታ ሊፈቀድ ይችላል። መስጊዱን አበላልጠ ሳይሆን ስላልተፈቀደ ሊሆን ይችላል። አለበለዚያ ከሶስቱ መስጊዶች ውስጥ የትኛውን መስጊድ አስበልጦ መሄድ አይፈቀድም። የት የሚወጣው ነገ ዒድ ከሆነ ዒድ ነው ከተባለ ወደ ቤት መምጣት ትችላለህ። ማለት ዒድ ነው ከተባለ ነገ ዒድ ነው አሉ ማታ መግሪብ ላይ አይደል የምታውቀው ዒድ መሆኑ እና መቼ መቼ ኳስ ይለኝ ይኸው አይታወቅም። ካልታወቀ እዛው ትቆያለህ። በቃ ልክ ስትሰማ ሩቅ ካልሆነ ቤትህ ትመጣለህ። ያው ጥምጣም መግዛት አትችልም ማለት የኢቲካፍ የድረስ ነው የሚሆነው ማለት ነው። ዒዱ ገባ አይደል? ሌሊቱ ለይለተል ዒድ ነው አይደል የሚባለው? ረመዳን አለፈ። በመግሪብ ላይ ተነገረ ወይ ኢሻ ላይ ተነገረ። ኢሻ ላይ ሲጠበቅ ሳውዲ አረቢያ ታይቷል እንደ አዎ ታይቷል ተባለ። ተራው ዛሬ የለም የለም አለቀ። ኢቲካፍ እስከዚህ ድረስ ምክንያቱም ሌሊቱ ለይለተል ዒድ እንጂ ለይለተል ረመዳን አይደለም። አሸበለ አኺራ አለ ወደ ቤት ትሄዳለህ ማለት ነው። ቅርብ ከሆነ በቃ አልገባችሁም ያልኳችሁ ይሄ ነው አይደል? ጥያቄ ያን ችግር የለም። እለት ካለው እኮ ሪዝን ካለው ችግር የለም። ሪዝኑ ይሄ ተቀባይነት አለው፣ ምንም የለውም። ግን መስጊድና መስጊድ ቦታና ቦታ እንዳናወዳደር ነው። ከቦታ ጓዝጭ ነው ይሄዳሉ። አልከትየም ይሁን ቃጥባሪም ይሁን ገትየም ጋር ይሁን ኑሩ ሁሴንም ይሁን ሀጃጅ ራሱ የሚባለው አለ አይደል? ከሆነ ቦታ ይሄድ ከሆነ ቦታ ከሆነ ቦታ ይሄድ። ለምሳሌ በቃ የሰማሁትን ልንገራችሁ። ከአዲስ አበባ ጓዝጭ ነው የት ይሄዳሉ? ዳና ይሄዳሉ። አሩሽም ይሄድ ሊኖር ይችላል። ዳንጊ መስጊድ ግን የሚሄዱ እንዳለ አውቃለሁ። ዳንጊ ጋር የሚሄዱ አሉ። እዛ መስጊድ ያ መስጊድ ገታም የሚገባ ይኖራል አይደል? ይሄ ማለት ነው እንደዛ አይነት ልዩ ቦታ ቦታው የሆነ ከሌላ የተሻለ ነው አይባል ግን ስርዓት ላገኝ ይችላል የሆነ ነገር ላገኝ ይችላል የሆነ ነገር ላገኝ ይችላል እዛው ቅርብ እዛ ቦታ ላይ መሄድ መሐሉ ራሱ መሐል ሽቅያ ስለሆነ በጣም ጥንቃቄ ማድረግ አለበት ሀታ ይሄ ይሄ ደሊል ለእንካፍ ብቻ አይደለም ደሊል የሆነ ይሄ ሐዲስ ለማንኛውም ከቦታ ቦታ አወዳደን የወልጆች ቦታ ከሌላው ቦታ የተሻለ ነው ተብሎ እንደዛ ማወዳደን እንደሌለብን ራሱ እንደ ቁቡርያ ወይንም እንደዚህ መሄድ እንደሌለብን የሚመክር ሐዲስ ነው። ሀዛ ቢላ ሰላም አለይኩም ወራህመቱላሂ ወበረካቱህ።